ክፍል አስር ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ ቅዳሜ ጥር 21 2008 ዓ ም ነው። እንደምንሰነበታችሁ። በዛሬው ፕሮግራማችን እጅግ ጥር ያለች ፕሮግራም ነው ያለችን። ከሳምንቱ የቀጠለ ስለ አንድሮይድ አንዳንድ ነገሮች ክፍል ሁለት ነው የሚቀርበው። አስተያየቶቻችሁ ተፈተዋል። በዚህ ሳምንት ባጋጠምን የኢንተርኔት ችግር እና ሌሎች ጉዳዮች ተባባሪ ፕሮግራም አቅራቢዎቻችንም ያገኘነው ተጨማሪ ፕሮግራም ባለመኖሩ እና እንግዲህ አንዳንድ አዳዲስ የሚመጣ ስለሌለ አዲስ ተጨማሪ አልኖረም። ግን ያለችውንም አዳምጣችሁ ለቀጣዩ ሳምንት ተጨማሪ ተሳትፎ እንደምታደርጉ ተስፋ እናደርጋለን። ከፕሮግራማችን ጋር አብራችሁን ቆዩ። ስለ አንድሮይድ በዛሬው ስለ አንድሮይድ አንዳንድ ነገሮች በሚለው ፕሮግራም ይዤላችሁ የቀረብኩት እንዴት ነው በ touch screen አንድሮይድ በሆነ ሞባይል ከአንድ element ወደ ሌላ element የምንንቀሳቀሰው እና በጠቅላላው እንዴት ነው ሞባይላችን ውስጥ የተለያዩ ነገሮችን መምረጥ የምንችለው የሚለውን ነው ለማሳየት የምሞክረው። በኖኪያ ስንጠቀም እንደቆያችሁ የሜኑ ወይም menu key ላለ ሞባይል ከሆነ ሜኑ ከሌለው ሴንተር ኪዋ በአራቱ ማዕዘን መካከል ባለችው key OK ምንላትን ተለምዶ እሷን በመነካት ከዛም up down left right እያደረግን እንንቀሳቀሳለን። ምርጫዎችን ለማግኘት ደግሞ ኦፕሽንን እንነካለን። እንግዲህ በአንድ ወር ላይም ከሞላ ጎድል በሁሉም ሞባይሎች ላይ የሜኑ ኪ አይነትን ስራ የምትሰራ home key የምትባላለች ብዙ ጊዜ እታች መሀል ላይ ነው የምትሆነው። በሳምሰንግ ሞባይሎች ላይ እቺ home የምትባለው ኪ ፊዚካል ኪናት ማለትም ጠቅ የምትደረግ ልክ በኖኪያ ላይ የምናውቀው አይነት ጠቅጠቅ የምትልና touch key አይደለችም ማለት ነው። ከእሷ በግራና በቀኝ ግን option እና back የሚሉ physical ያልሆኑ touch የሆኑ key ዎች አሉ። በፊት የቆዩ ሞዴሎች ላይ ቢሆኑ hardware ጠቅ የሚደረጉ key ዎች ናቸው። አሁን ግን ያሉት በሙሉ touch ናቸው። ህዋዌ ላይ እቺ home key ያልኳትን ብትሆን touch ናት። እንደ ሳምሰንጉ በ physical key አይደለችም፣ ጠቅ የምትደረግ key አይደለችም። ሌላ ልዩነት ሳምሰንግ ላይ በቀኝ በኩል back ስትሆን በግራ በኩል ደግሞ ሜኒው ናት። ቆየት ያለ ቀፎ ላላቸው ሌላው የ search key ደግሞ ትኖራለች ከሶስቱ ሌላ ከ home በስተግራ አንዳንዴ በቀኝ የሚያረጓታል search ማድረጊያ key ትኖራለች። አሁን የሚመጡት ሞዴሎች ላይ ግን የሳምሰንግም ሆነ የህዋዌ የሳምሰንግ ፊዚካል ኪ ከመኖሩ በቀር በጣም ዘንድሮ የተመረቱት ከሆነ የሳምሰንግም physical key የላቸው ቆየት ያሉት ናቸው ያላቸው ማለት አምና ቀየት ኔትንስ አምና ቻምና ማለት ነው። search key ደግሞ ከዛም በላይ ሶስት ዓመት አራት ዓመት የቆዩት ነው search key ያለቻቸው ስለሆነም በ አሁን የማሳይበት ሞባይል ህዋዌ ናት። ስለዚህ እታች touch የሆኑ ሶስት key ዎች አሉ። እነዚህን ሶስት key ዎች ማን እንደሆኑ screen reader ኡ ወይም TalkBack አይናገራቸውም። በቀኝ option አለች። ከእሷ ቀጥሎ መሀል ላይ home አለች። ከእሷ በስተግራ ደግሞ back አለች። ለሚያዩ ሰዎች back ቀስት ቀስት ወደኋላ የሚጠቁም ቀስት አላት። home እንደ ቤት ምልክት የጎጆ ምልክት አይነት ነገር አላት። ሶስተኛዋ option ደግሞ ሶስት dot dot dot dot ምርጫዎች አሉን የሚለውን የሚያመለክት ሶስት dot dot dot ኦች አሏት። እነሱ ናቸው option ማለት። እንግዲህ ልክ ስከፍተው መጀመሪያ ጊዜ መጀመሪያ ስከፍተው ባለፈው ሳምንት ላሳይ እንደሞከርኩት accessibility እንዴት እንደሚከፈት አይተናል። ለመጀመሪያ ጊዜ ለሚከፍተው አክሴሲቢሊቲ ከተከፈተ በኋላ ቋንቋ ምረጡ፣ ሀገር ምረጡ፣ ሰዓት ምረጡ እና ደግሞ የ Google account ኣችሁን አስገቡ ይላል። እሱን step ሳልቀርጸው ነው ያለፈው። ምክንያቱም ባለፈው ልገልጽ እንደሞከርኩት ህዋዌ ላይ TalkBack ተጭኖ አይመጣም፣ በኋላ ነው መጫን ያለበት። ስለዚህ በሚያይ ሰው እርዳታ ነው የተጫነው። በዛ ምክንያት መጀመሪያ ለሚሞሉት ማሳየት አልችልም። ነገር ግን ከዛ በኋላ ሞባይላችን አስቀምጠን ውቀትን አሁን ከኪሳችን አውጥተን ስናየው ምን ይኖረዋል ነው። አሁን ይሄ ቻለንጅ የሚሆንብን ምንድን ነው? አሁን ከቀፎ ቀፎ ሊለያይ ይችላል። ባለፈው ሳምንት ለማብራራት እንደሞከርኩት አንድሮይድ ጥቅሙም ጉዳቱም ያለው በጣም ምርጫው ሰፊ ከመሆኑ ጋር ተያይዞ ነው። ስለዚህ ሳምሰንግ ወይም ህዋዌ ወይንም ቴክኖ ወይም ሞቶሮላ ቀፏቸውን ሲያመርቱና ሶፍትዌሩን ሲጭኑበት የሚጠቀሙበት ሶፍትዌር ሊለያይ ይችላል። ስለዚህ ልክ የተዘጋውን ስገፍት የሚመጣልን lock screen የሚባል ልክ ኖኪያችን ላይ press OK then star to unlock ወይም እንደዚህ አይነት መልክቶች እንደሚነግረን የዚ አይነት እንበለው ይህንንም የዚ አይነት lock screen ያጋጥመናል lock screen ኑ ላይ ምን ምን ይለዋል ይኖረዋል የሚለው ከቀፎ ቀፎ ይለያያል በእኔ ላይ ያለውን ግን ላሰማችሁ አሁን home screen ላይ ነኝ አሁን ስዘጋውም screen off የሚለው screen ኑን ለመክፈት ምንድን የምናደርገው የ power key ውን እንነካለን። power key አባባሌ turn off የምናደርግበት ወይም የምናበራበትን ግን normal ቀስ ብለን ጠቅ normal key እንደሚነካው እዚህ ጋ አንስቼው ማለፍ ያለብኝ ሁል ጊዜም ቢሆን ሰዓት ለመጠየቅ ቀላሏ መንገድ ይቺ ናት። ልክ እሷን ስንነካት TalkBack ሰዓት ነው የሚነግረን፣ ምንም ነገር አያወራም። በቃ ፒኤም አለ። ሰዓት ነገረኝ ማለት ነው። ሰዓት ብቻ ኮድ ማወቅ የፈለግኩት መልሼ power key ነካዋለው screen off ይላል። እዚህ መልሼ ልክፈተውና screen lock ላይ ምን ምን እንዳለ ነ በዛው የምገልጸው እንግዲህ በታች screen ኑ ላይ በመግቢያው ላይ እንደሞከርኩት navigate የምናደርገው እንዴት ነው? ጣታችንን በመጠቆም ነው። ማለትም ወደ ቀኝ ወደ ግራ በማንሸራተት ማለት ነው። ስለዚህ ወደ ቀኝ ሸርተት ስናረጋት ልክ down እንደመጫን ማለት ነው። ወደ ግራ ሸርተት ስናረጋት up እንደመጫን ነው። ስለዚህ ብዙ down ለመንካት ወደ ቀኝ ቶሎ ቶሎ ሸርተት ሸርተት ማድረግ ማለት ነው። ወይ ደግሞ አፕ አፕን ለመንጫት ደግሞ ወደ ግራ ሸርተት ሸርተት ሸርተት ማድረግ ማለት ነው። እንደ ኖኪያ በአንድ ጊዜ ስምንተኛው ላይ ስምንት ቁጥር ነክተን የምንሄድበት መንገድ የለንም። ነገር ግን በጣም ዝርዝሩ ብዙ ከሆነ በአንዴ ዘሎ አስር እንዲሄድልን ወደ ቀኝ ሸርተት ብለን ጣታችንን ከ screen ኑ ሳናነሳ በፍጥነት ወደ ግራ ነካ ማድረግ ሸርተት ማድረግ ሸርተት ወደ ቀኝ ሸርተት ወደ ግራ ስለዚህ ከአንደኛው ወደ አስራ አንደኛው ላይ ይሄድልናል ማለት ነው ሜ list ቱ ላይ ወደ ግራው ደግሞ ከሆነ የፈለግነው ከአስራ አንድ ወደ አንድ ከሆነ መመለስ የፈለግነው ከቀኝ ወደ ግራ ሸርተት ጣታችን ሳናነሳ መልሰን ወደ ቀኝ ሸርተት ይሄም ከአንደኛ ወደ አስራ አንደኛ ላይ ይወስደናል ማለት ነው ሌላኛው ደግሞ ከላይ ወደ ታች ከዛ መልሰን ወደ ላይ ከነካ ነው ደግሞ እዛው አሁን የከፈትናት screen ላይ መጨረሻ ያለችው ነገር ላይ ይወስደናል። ወይ ደግሞ ከታች ወደ ላይ ሸርተት ሳጣታችን ሳናነሳ ደግሞ በፍጥነት ወደታች ሸርተት ካረግን ደግሞ እዛው screen ላይ የመጀመሪያ የሆነችውን ያሳየናል ማለት ነው። ስለዚህ አንደኛ ላይ ያለችው message ብትሆን እና መጨረሻ ላይ ያለችው ደግሞ people ወይም contacts የምንለው ብትሆን ስለዚህ ወደታች ሸርተት አድርገን ወደ ላይ መልሰን ሸርተት ስናደረግ contact ጋር ይወስደናል። ወደታች ሸርተት አድርገን መልሰን ወደ ላይ ሸርተት ስናደረግ ጣታችን ሳናነሳ ነው ሁሉ ምለው ወደ መጀመሪያ ወደ message ይወስደናል ማለት ነው። እንግዲህ ሌላው ዩአዌ ላይ የማነሳው የሜኒው ማለት home screen ያልኳችሁ እንደ ሜኑ ብቻ ነው የሚጠቀምበት። የትም application ሆናችሁ እሷን ብትነካት home screen ላይ ያመጣችኋል። ይሄ home screen የተሰኘው በህዋዊ ላይ ሁሉም application ኖች ተዘርዝረው የሚገኙበት ነው። በሳምሰንግ ውስን እናንተ አዘውትሬ እጠቀምበታለሁ የምትሏቸውን የምታስቀምጡበት ቦታ ነው። ሁሉንም ለማግኘት apps የሚል ትገባላችሁ። እኔም የሳምሰንግ አጠቃቀም ስለተመቸኝ home screen የህዋዊውን ትቼ የ Google ን Google Now የሚባል screen home screen ጭኝበታለሁ። ማለትም home screen ላይ አዘውትሬ የምጠቀምባቸው ብቻ እንዲቀመጡና ሌሎች application ኖች በሙሉ ግን apps በሚባል folder እንዲቀመጡ ማለት ነው። ስለዚህ አሁን ኮም ስክሪን ለመክፈት አንዳንዶቹ lock screen ኑን ለመክፈት አንዳንዶቹ ወደ ላይ ሸርተት የሚደረገዋሉ። አንዳንዶቹ ወደ ቀኝ የሚሸረትቷሉ አሉ። አንዳንዶቹ ደግሞ ወደ ግራ ሸርተት የሚሉ slide to አለ ስትነካኳቸው። አሁን የረሳሁት ሌላ እንዲሁም እንዲሁ ወደ ቀኝ ወደ ቀኝ ያደረጋችሁ ይሄ አሁን የምትሰሙት lock screen ላይ ያለ ነው። emergency call. status ሰዓት ወይም 34 ቀን Friday ካሜራ እነዚህ ናቸው ያሉት። እናም ቅድም ያልገለጽኩት navigate ለማድረግ ስልካችን ላይ ጣታችን screen ላይ አስቀምጠን ልክ መዳሰስ ስንዳስስ የሆነ ቦታ ስንደርስ ደርሷችኋል ብሎ የደረስንበትን ነገር ይነገራል። እሱን ለመክፈት እሞክራለሁ። ለመክፈት በህዋዌ ላይ ምንድን ነው የሚደረገው? በሁለት ጣታችሁ ወደ ፈለጋችሁት አቅጣጫ ማንሸራተት ነው። ወይ እኔ አንግልን አልቻልኩበትም መሰለኝ። ብዙ ጊዜ እቺ ነገር ታስቸግረኛለች። እስኪ አሁን ለመክፈት ሞክራለሁ። ኦኬ፣ ሰፍቶልኛል፣ ከፍቻለሁ። እንግዲህ ሆም ስክሪን ላይ ስንት ክፍሎች አሉ? ፊት ለፊት የምናየው ታች መጀመሪያው ላይ ቅድም እንደገለጽኩ ሶስቱ button ኦች back፣ home እና option አሉ ከእነሱ አንድ step ከፍ ብለን ደግሞ የሁሌም የማይጠፉ በሁሉም አሁን home screen ኦቹም ብዙ ናቸው ከግራ ወደ ቀኝ ተደርድረው አምስትም ስድስትም ልታደርጓቸው ትችላላችሁ ግን ስድስቱ home page ላይ የማይቀሩ አምስት application ኦች ይኖሯችኋል በጉግል ነው ባልኳችሁ አምስት እነዚህ አምስት በግራ ወደ ቀኝ የሚደረደሩ ናቸው መሀለኛው apps የሚል ክብ አምስት እንደ ኮከብ ስዕል ያለበት ነው። ከሱ ወደ ግራ በፊት message የሚል ነበር እኔ ሜሴንጀርን አድርጌበታለሁ። ከሱ ወደ ግራ ደግሞ phone አድርጌዋለሁ፣ የምንደውልበት ስልክ ማለት ነው። ከ apps ወደ ቀኝ ደግሞ Chrome browser ኡን ነው ያደረኩበት። በመጨረሻ ደግሞ people በቀኝ ዳር ላይ ደግሞ contact ኦችን people ነው የሚለው ስሙን እዚህ እሱን አድርጌበታለሁ። ከሱ ከፍ ብላችሁ ደግሞ የተለያዩ application ኦች የሚቀመጡበት screen ነው። የፈለጋችሁትን application ልተሰርዙ ልታስቀምጡበት ትችላላችሁ። የመጨረሻው ደግሞ የመጨረሻው ማለት ጆሯችን ላይ speaker ኡ የሚቀመጥበት አካባቢ notification area ይባላል። እሱም ሰአቱን ኔትወርክ ምን ያህል እንዳለው፣ ባትሪ ምን ያህል እንዳለው እና Bluetooth፣ Wi-Fi ምናምን እነሱ ክፍት ይሁን አይሆኑ የሚታይበት ቦታ ነው። እነሱን በተለይ እነ ብሉቱዝ እነ ዋይፋይን ደግሞ ለመክፈትና ለመዝጋት ከዛ notification area ካልኳችሁ ለሚያዩ ሰዎች በአንድ ጣታቸው ይዘው ሳብ ያደረጉታል ወደታች ይመጣሉ። ለእኛ ግን አንድ ጣታችን ለ screen ላይ ምን እንዳለ እንዲነግረን ምንዳስስበት ስለሆነ ለዛ ያገለግለን። ስለዚህ እንደምናደርገው በሁለት ጣታችን ይዘን ሳብ ነው የምናደርገው ማለት ነው። እንደዚህ notification shade የሚል ይመጣልናል። አሁን በጣት እየዳሰስኩት ነው። አሁን rotation. data data የሚለው ለምሳሌ አሁን ኢንተርኔታችሁን የምትዘጉበት የምትከፍቱበት ነው። ኢንተርኔት ካልዘጋችሁ አንድሮይድ ዴታችን እስክንድሮች ሳንቲማችሁን በአንዴ ነው ጨርስ የሚያደርጉት። ይሄ ቱ ባርስ የሚለው ዋይፋይ ና off የሚደረግበት ነው። አሁን እኔ ከላፕቶፕ ጋር ስለተገናኘ ነው። ቱ ባርስ የሚለው ዝግ ቢሆን ኖሮ Wi-Fi off ነበር የሚለው። አሁን location off፣ Bluetooth off ሁሉም ዝግ ናቸው ማለት location እና ጂፒኤስ ጨምሮ GPS የምንለው ማለት ነው። ይሄ ደግሞ ብሉቱዝ ያው የምታውቁት ነው። እሱን on እና off የሚደረግበት ነው። እንግዲህ off ለማድረግ የምትፈልጉ ብሉቱዝ ቅድምም መጥቀስ የነበረብን ያልጠቀስኩት ብሉቱዝ ጋር ወይም የሆነ ነገር ቅድም ወደ right arrow ሸርተት እንደ እያደረጋችሁ የምትመጡት ጋር ሲሆን ወደ ግራ ደግሞ እንዲ left left እያደረጋችሁ የምንፈልጉ ጋር ስደርሱ ያንን ነገር ለመክፈት ሁለቴ መታ ማድረግ ነው። double. ምት ብሉቱዝ አሁን ብሉቱዝ ደርሻለሁ መታል አድርገው ለምሳሌ ሁለት ጊዜ አሁን check ላድርግ ምን እንዳደረግኩኝ Bluetooth turn on ማድረጊያው ጋር ወሰደኝ ማለት ነው። አሁን ስዊቹን አለች on ኡን አለች። ከዚህ ለመውጣት በታች በኩል ከግራ በኩል ያለችውን back ነካለሁ ማለት ነው። home ላይ መለሰኝ ማለት ነው። ያልገለጽኩት እና በጣም ጠቃሚ የሆነው ነገር አሁን የምሰሙት ድምፅ Eloquence በሚባለውን ድምፅ ነው። ስለዚህ Eloquence ለመጫን Aptoide የተሰኘው application ኡን መጫን አለባችሁ። አፕሎድ ትጭኑና እዛ ውስጥ search ማድረጊያው ላይ ገብታችሁ Eloquence ብላችሁ ትጽፉለትና ከዛም ከሚመጣው result ውስጥ Eloquence መርጣችሁ መጫን ነው። አማርኛ መጠቀም ለምትፈልጉት ደግሞ eSpeak ብላችሁ search ታደረጉና የሚመጣውን መጫን ነው። eSpeak አንድ ነጥብ አራት ስምንት ነጥብ አንድ አምስት ነው የምትጭኑት። እንግዲህ እዚሁ ምስክር ላይ ሳልገለጸው ማላልፈው home screen ያልኩኝ ስለ አንድሮይድ ከቀፎዎቹ ጋር የሚመጡት Google text to speech የሚባል በጣም የሚሰማ ጥራት ያለው ድምፅ አለ። ነገር ግን አሁን እኔ ያጋጠመኝ ነው። ምናልባት እናንተ እስኪ ትጽፉልኛላችሁ ወይም ቀርጻችሁ ትልኩልኛላችሁ ተስፋ አድርጋለሁ። ከሶስቱ eSpeak Eloquence Google text to speech ካልኩት ውስጥ ምንም ሳያቆራረጥ የምትነኩትን ነገር በትክክል የሚናገረው ይሄ ኤሎኩዌንሱ ብቻ ነው። eSpeak ም የጉግሉም እየፈለጋችሁ መሀል ላይ ዝም ይላችኋል እና ኤሌኮንስም ዝም ይላል። ግን ኤሌኮንስ ዝም የሚለው ባዶ ቦታ ላይ ሲደርስ ነው። እነዛ ግን ጽሁፉ ምሮት ዝም ይላሉ። እና ይህንን ማወቅ የቻልኩት በኤሌኮንስ ላይ የሆነ ነገር ኑሮት በነዛ አስፈልገው ግን ያ ነገር አይኖርም እና እሱ አስቸግሮኛል። እንግዲህ ወይ ከኔም ቀፎ ሊሆን ይችላል፣ ግን እንደዛ ይመስላል። እንግዲህ ለዛሬ ያለኝ apps ውስጥ እንግባና ትንሽ አሁን ወደ ቀኝ ወደ ቀኝ እየነካሁ ነው የማወጣው። ቅድም ያልኩትን በአንዴ ከአንድ ወደ ሀያ የሚወስድ ማነው ከአንድ ወደ አስራ አንድ የሚወስደውን እንሞክረው። right left ላደርግ ነው ሸርት አስሸርተት ሰርቲን ደረስን ማለት ነው። እንደውም አስራ አምስት አስራ አምስትን ሀያ ስምንት ደረስን አርባ ሶስት ደረስን አስራ አምስት አስራ አምስት ነው እንደዚህ አድርገን ነው የምናንቀሳቅሰው ማለት ነው። ለወደፊቱ እስቲ እንዲሁ ሰፋ ያለ ስለሆነ Android፣ ሌላው ደግሞ ለምትፈልጉት ማንኛውም function የሆነ app ስለሚኖረው መሴንጀር ለፌስቡክ አፕሊኬሽን አለው፣ ለጉግል ለኢሜይል ላይሆን application አለው። በቃ የሌለ የሌለ application የለም። ለሁሉም አይነት ነገር application አለው። እኔ ፕሮግራም ማሰራጭበት ለፖድካስት ለእሱም application አለው። ለሁሉም ነገር አለው። የተለየ የምትፈልጉ ፕሮግራም ካለ አስተያየት ትሰጡኝ ደስ ይለኛል። በጣም ሰፊ ከመሆኑ የተነሳ ሁሉን መዘርዘር ስለማይቻል ለዛሬ ይህን ይመስላል። ስላዳመጣችሁ እናመሰግናለን። አድማጮች በዚህ ሳምንት አስተያየት የሰጡን በድምጽ በዋትሳፕ መልእክት የላከልን ካሳሁን በዛብህ ከመቀሌ ነው። ካሳሁንም በተለይ በእጅግ እናመሰግናለን። ሳያቋርጥ ለተከታታይ አስተያየት በመስጠት እሱ አንደኛ ሆኗል። ሌሎቹ ጥያቄ ካላቸው ብቻ ወይም እንደዚህ አይነት ነው እየላኩ የነበረው። እሱን ካሱን በዚህ እናመሰግናለን። ካሱ ፕሮግራም ሌሊት ልናስቡ ና ፈተና በመድረሱ ምክንያት ሳይሳካለት እንደቀረ ስለ አንድሮይድ አንዳንድ ነገሮች በቀረበው ፕሮግራም አቀራረቡ ና እሱም በዛ አይነትማ እሱም ማቅረብ እንደሚችል ገልጿል። በጣም ነው በጉጉት የምጠብቀው የካሱን ፕሮግራም። በፊት አዳን በፕሮግራም ስድስት ይመስለኛል ባቀረበው ጥያቄ ለምን ፕሮግራሙ formal ሆኖ በደንብ እንዲስብ አይደረግም ብሎ ነበር። እንዳልኩት እኔም የዛን ያህል ትጋት የለኝም። ነገር ግን የዚህ አይነቱ አቀራረብ ማንም ሰው ድንገት ተነስቶ የመጣለትን ሀሳብ የሚያውቀውን ነገር share ለማድረግ የሚያመች format ነው ብዬ አስባለሁ፣ አቀራረብ ነው ብዬ አስባለሁ። ሁላችሁም ከኪሳችሁ ሞባይላችሁን ብቅ ታደርጉና የምታውቁትን የሞባይል የኮምፒውተር፣ የ ATM ወይም ሌላ ማንኛውም የቴክኖሎጂ ነገር አጠቃቀም ቀረጽ ቀረጽ አድርጎ በኢሜይል ወይንም አጠር ያለች ከሆነ በ WhatsApp ወይም ከዛም ኒምበዝም ካላችሁ በኒምበዝ መላክ ይቻላል። በፕሮግራማችን መጨረሻ ላይ የኒምበዝ አድራሻ እናገራለሁ። ምክንያቱም ዋትሳፕ ማጭንላችሁ እንደነ ስልሳ አንድ ሀያ ስልሳ ሶስትም የሚጭን አይመስለኝም። እናንተም በኒምበዝ ቀርጻችሁ መላክ እንድትችሉ በሚል ማለት ነው። ለማንኛውም ካሱን በጣም እናመሰግናለን። ሌሎቻችሁም የዩኒቨርሲቲ ተማሪዎች ምናልባት እንደ ካሱ ፈተና ላይ ሆናችሁ ሊሆን ይችላል እንደ ካሳሁን አስተያየትም ሆነ ፕሮግራም ቀርጻችሁ መላክ ያልቻላችሁ ተስፋ አድርጋለሁ ሌላ ዩኒቨርሲቲ ተማሪዎች ያልሆናችሁ በስራም ሆነ ስኩል ተማሪዎች የሆናችሁም ሁሉም የየራሱ ምክንያት ያጋጥመዋል እኔም አጋጥሞኝ እንዳለው የሳምንት ኢንተርኔት ተቋርጦብኝ ነበር ከሰኞ እስከ ለማንኛውም ተሳተፉ የምታውቁትን አካፍሉ በጽሁፍ ወንድሜ ነህ በየነ ማርታ ትእዛዙ፣ ሳሙኤል ንጉሱ እንዳልኩት ወንድ ወሰን ይፍሩ፣ ሀሱ አሰፋና ቃል ኪዳን የተባሉ አድማጮቻችን በፌስቡክ ገጻችን ላይ አስተያየት ሰጥተውናል። በተለይ የአማራን ፕሮግራም አድንቀዋል። እኔም በጣም ነው የማደንቀው። አማራ ስለተሳተፈ ስራችንን የሚያቀል አቋራጭ መንገድ ስላሳየ፣ ሌሎቻችሁም ተሳተፉ፣ ጻፉልን፣ እንጠብቃለን። እንግዲህ አድራሻ አስተያየት እና ፕሮግራሞቻችሁን የምትልኩባቸውን አድራሻዎች ለመግለጽ ያህል በኢሜይል ፕሮግራም ቀርጻችሁ መላክ ለምትፈልጉ አባተ ጸጋዬ at Gmail dot com ነው። አባተ ጸጋዬ at Gmail dot com አንድ ቃል ነው። አባተ ጸጋዬ ወር መሀል ላይ መለያ የለውም። ለሁሉም የኢሜይል subscribers መልእክት ለመላክ ክዝሽ at Google Groups dot com ነው። ኢሜይል ከዚህ በፊት ተጠቃሚ ያልሆናችሁ እና ከእንግዲህ በኢሜይል ፕሮግራሙ እንዲመጣላችሁ ለምትፈልጉ ክዝሽ ፕላስ ሰብስክራይብ አት ጉግል ግሩፕ ስሎት ኮም ነው። በ WhatsApp መላክ ለምትፈልጉ 0914 54 57 99 ነው። በድምፅ ደውላችሁ መልእክት ለመተው ለምትፈልጉ በድምፅ ደውላችሁ ድምጻችሁ ይቀረጽና መልእክት መተው ለምትፈልጉ 0972 33 81 52 0972338152 ላይ answering machine አድርጌበታለው። ድምጻችሁ ተቀርጾ ይቆያል ማለት ነው። ቅድም የገለጽኩት ደግሞ በ Nimbuzz መላክ ለምትፈልጉ እና Nimbuzz ን ለጫናችሁ አባተ special ABATE SPE CIL አንድ ቃል እሱን add በማድረግ እንደ contact confirm አድርገዋለሁ። ቢያንስ በሳምንት አንድ ጊዜ ፕሮግራሙን ከመቅረጼ በፊት check ስለማ አድርገዋለሁ። ሌላ ጊዜ በእርግጥ አልጠቀምበትም። እዛ ላይ አባተ special at Nimbuzz dot com ነው። ያው አባተ special ብቻ ብላችሁ Nimbuzz ላይ ሰርች ተደረጉት ያመጣዋል። እሱን አዳርጋችሁ በኒምበዝ መላክ ትችላላችሁ። WhatsApp ን ሞባይላችሁ የማይጭንላችሁ ሰዎች። በዚህ ሳምንት የነበሩን ፕሮግራሞች እነዚሁ ናቸው። ያለውን የሰጠ ንፉግ አይባልም ይላል የሀገሬ ሰው ሲጠርት እናም የምታቁት ትንሽ ትልቅ ሳትሉ ለፕሮግራም ይመጥናል አይመጥን ብላቸው አትጨነቁ። ይህ ኢትዮጵያ ሬዲዮም ወይም ሬዲዮ ፋና አይደለም ወይም ዛሚ አይደለም። እኛው በግል እንደምታወሩት ነው። ለጓደኛችሁ ስነግሩት ይመጥንሃል አይመጥንህም አይባልም። በዛ አይነት format ታዩት ደስ ይለኛል። እኔ ሰው ሰምቶ ይሄ ለእኔ ያውቀዋለሁ አይመጥነኝ ሊል ይችላል። ሰው ሰምቶ ደግሞ እንዴ እንዲህም አለ እንዴ ብሎ ደግሞ ሊገረምም ላያቅም ሊማርም ይችላል። ሁሉም ሰው አንድ አይደለም። በሬዲዮ ፋና የሚቀርበውም እንደምታውቁት ሁሉም የሚመጥነን አይደለም። ጅሉም መልካሙም ነው። ሬዲዮ ሁሉ ጥሩ አይደለምና ስለዚህ እኔ ይመጥናል አይመጥንም ብላቸው አትጨነቁ። ላኩልን። በጣም ከተለመደው ወጣ ያልሆነ እና ማነው ወጣ ሆኖ ጭራሽ የማይሆን አይነት ካልሆነ በቀር የማይቀርብበት ምክንያት የለም። ያ አይነት ደግሞ አይኖርም። የኛም የፕሮግራማችን ቶፒክ ወይም ርዕሱ ቴክኖሎጂ ነው። ቴክኖሎጂ ላይ ደግሞ ምንም ትሆን ምንም ጠቃሚ ናትና ላኩ እንላለን። የዛሬው ፕሮግራም በዚህ አበቃ። የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን